بسم الله الرحمن الرحيم يهي عقيدة مرت سبات نيو كفلنا والحمد لله رب العالمين والصلاة والسلام على رسول الله وبعد بكفل سجست لي يتملكتني نبرو أصول أهل السنة في إثبات مسائل العقيدة يميل أهل السنة والجماعة يا عقيدان قد يميز أنو باتشو የአቂዳን ጉዳዮች የሚያረጋግጡባቸው ትክክለኛነታቸውን የሚያስመሰክሩባቸው መሰረቶች አሏቸው ብለን እነዚያን መሰረቶች ከሌሎች ከቢድዓ ከጥመት አራማጆች የሚለዩበት የእነርሱ ብቻ መገለጫ የሆኑ ትክክለኛ መሰረቶች አሉ ብለን እነዚያን መሰረቶችን እየተመለከትን ነበረ። ከሰዓት እጥረት አኳያ ሁሉንም በአንድ መጨረስ ስላልቻል አቆይተ ነው ነበረ እንደ ማስታወሻ እንዲሆንን የመጀመሪያው እንግዲህ ከመሰረቶቻቸው አንዱ የቁርአንና የሀዲስ ጥቅሶችን ሙሉ በሙሉ ከልባም ነው መቀበል ለነዛ ጥቅሶች እጅ መስጠት ለቁርአንና ለሀዲስ ጥቅሶች ከበሬታ መስጠት አንዱን ጥሎ አንዱን አንጠልጥለው እንደሚሄዱትና ደስ ያላቸውን እንደሚቀበሉ ያልተመቻቸውን ደግሞ እንደሚጥሉ ቢዳ አራማጆች ሳይሆን አህልሱና ወልጀማ ጥቅሶቹን በሙሉ ልባቸው ያምኑባቸዋል። ሙሉ በሙሉ የሚያስፈርዱትን ጥቅሶቹን ተከትሎ የሚመጡትን ተጠያቂነቶችን ሁሉ በጸጋ የሚቀበሉበትና ጥቅሶቹን የሚያከብሩበትና ዋጋ የሚሰጡበት ይሄ የመጀመሪያው መሰረታቸው ነው ብለናል። በሁለተኛ ደረጃ ደግሞ በርካታ የቁርአንና የሀዲስ ጥቅሶችን ሁሉንም ሰብስበው ሁሉንም አንዱ ከአንዱ ጋር ይጋጫል የሚል አመለካከትም ሆነ አስተሳሰብ የላቸውም። ሁሉንም በአንድ ርዕስ ዙሪያ የመጡ ሀዲሶችን ወይም ደግሞ የቁርአን አንቀጾች ካሉ ሁሉንም አንድ ላይ ሰብስበው ሁሉንም እንደ አገባባቸው፣ እንደ ቦታቸው፣ እንደ ሁኔታቸው የሚያሰሩበትና የሚያስተናግዱበት ሁኔታ እንዳለና ይሄ ሌሎች ቀደም ሲል እንዳነሳ ነው የቢዳ አራማጆች ከሚሄዱበት መንገድ ፍጹም የተለየ መሆኑንና እነዛኞቹ አንድ ሁለት ሶስት ጥቅሶችን ወስደው ወይም ከዛ በላይ ያሉትን የተመቻቸውን የቀረውን ደግሞ ትክክል አይደለም በሚል አንዱን ከአንዱ ጋር የሚያላትሙበት ሂደትና አንዳንዶቹን ውድቅ የሚያደርጉበት ሁኔታ አለ። አህል ሱና ወልጀማ እንዲህ አይነቱን ነገር አያውቃቸውም የሚል ነው። በሶስተኛ ደረጃ ከመሰረቶቻቸው ውስጥ አቂዳን ከሚያጸኑባቸው የአቂዳ መስአላዎችን ይህም መስአላ ፊቅህያ የሚሆን ሌሎችንም ከሚያስተናግዱባቸው መሰረቶች ውስጥ የሚጠቀሰው ቁርአንና ሀዲስን አጥብቀው መያዛቸው ምክንያቱም በቁርአንና በሀዲስ ውስጥ ቀናው መንገድ ብርሃኑ ያለው በእነርሱ ውስጥ እንደሆነ ያምናሉ ቁርአንና ሀዲስ ዋናው ቀናው መንገድ ማለት ቁርአንና ሀዲስ ነው ብርሃን ማለት ቁርአንና ሀዲስ ነው ከዛ ባሻገር ያለው ዝም ብሎ ሰዎች በመሰለኝ በግምት በህልም ወይም ደግሞ ተገለጠልኝ ወዘተረፈ የሚሏቸው ነገሮች በሙሉ በኢስላም ውስጥ እዚህ ግባ የሚባል ቦታ የሌላቸውና በተለይ ደግሞ የቁርአንና ሀዲስን ጥቅሶችን ጥሰው ወይም ነው ከተገኙ ጭራሽ ከምንም የማይቆጠሩ መሆን የማይቆጥሩት መሆናቸውን አህል ሱና ያን ተመልክተናል። እግረ መንገድ እዚህ ውስጥ ስንገባ ሶስተኛው ውስጥ አንድ ነጥብ አለ። ባለፈውም አንስተነዋል። በተለይ ለአእምሮ ማበልጸጊያ የሚሆኑ አንዳንድ ፋይዳዎችን በመሀል በመሀል ያነሳሉና ሶስተኛው ላይ ሶስት ተከታታይ ፋይዳዎችን አንስተው ነበረ። እነዚህን አንስተናቸዋል ባለፈው ፕሮግራማችን ላይ። ለማስታወስ ግን አንደኛውን ብቻ ይሄ ከሶስቱ ፋይዳዎች መሀል ላይ ያለውን ሁለተኛውን ድጋሚ መመልከት ፈልጋለሁ ከእናንተ ጋር የተፈረዑ አን ሀዘ ልአስሊ ከዛሊከ ቁርአንና ሀዲስን አጥብቀው ይዛሉ በቁርአንና በሀዲስ እንግዲህ ላይ ይንጠላጠላሉ በዛ ላይ ይጠበቃሉ ከሚለው መሰረት ላይ የምንመዘሩ ሌላ መሰረት አለን አሉ። ያም ምንድን ነው? በዚህ አስተሳሰብ መሰረት በቁርአን ጥቅሶች መካከል ተቃርኖ ወይም በሀዲሶች መካከል ተቃርኖ የሚባለውን ነገር ሙሉ በሙሉ አህልሱና ወልጀማ የለም ብለው ይህንን ይገፈትራሉ። ደፉ ተዓሩዲ በይነ ሀዚህ ንሱስ ወማ ቀድ የፈሃምሁ አልአቅሉ ሚንሃ አንዳንድ ጊዜ አእምሮ አጠቃላዩን የቁርአንና የሀዲስን ሀሳብ የሚቃረን ነገር ዝም ብሎ ከነሱ መካከል አንደርስታንድ ሊያደርግ ሊገነዘብ ይችላል። እውነታውን ትክክለኛውን የሚቃረን ነገር ካለ ይህንን በሙሉ አህል ወልጀማ አያስተናግዱም። ለምን እዚህ ላይ የተፈራው አነ ሀዘል አስሊ ከዛሊከ ብሎ ደፉ ተዓሩድ تعارض የሚባል ነገር አለ ብሎ አያምኑም። ቁርአኑ ራሱ እንዳስቀመጠው ወለው ካነ ሚን ኢንዲ ገይሪላሂ ለወጀዱ ፊሂ እኽትላፈን ከሲራ ከአላህ ውጪ ካለ አካል የተገኘ ቢሆን ኖሮ ምንድነው ያለው? አላህ ሲያነሳ ካላህ ውጪ ካለ አካል የወረደ ቢሆን ኖሮ ቁርአኑ ለወጀዱ فيه اختلافا كثيرا ብዙ መወዛገብን ያገኙበት ነበር ብሎ አስቀምጧል። ንሱሶች የቁርአንም ሆነ የሀዲስ ጥቅሶች እርስ በርሳቸው አይጋጩም። ሀዲሱም ከቁርአኑ ጋር የሚጋጭም አይደለም ሲጀምር። ስለዚህ <coughs> ቁርአንና ሀዲስን አጥብቀው ሲይዙ በሁለቱ መካከል ተቃርኖ አለ የሚለውን ነገር እነሱ አያስተናግዱም ወማቀድ የፋህሙ አልዓቅሉ ሚንሃ ሚማ ዩኻሊፉ ልሐቅ ወሰዋብ አቅል አንዳንድ ጊዜ ተገነዘብኩት የሚለው ከቁርአንና ከሀዲስ ጥቅሶች ተጨባጭን አጠቃላይ ከቁርአኑ ከሀዲሱ መንፈስ የሚቃረን ነገር ካለ ይህም በእነሱ ዘንድ ተቀባይነት የለውም ይሄ ቢዳ አራማጆች እና የጥሜት አራማጆች ብዙ ጊዜ እንዲህ አይነት ነገሮችን በመንግዝ አቅላችን ከዚህ ጥቅስ ጋራ አቅላችን የደረሰበት ድምዳሜ ከዚህ ጥቅስ ጋር ይጻረራል፣ ከዚህ የቁርአን አንቀጽ ጋር ይሄ ቁርአን አንቀጽ በእኛ አቅል ሼፕ መደረግ አለበት ትርጓሜው የሚል አመለካከት ወይም ደግሞ ይሄ ሐዲስ በእንደዚህ አይነት መልኩ መታወል መተርጎም አለበት እያሉ የሚሄዱትን አይነት ነገር አይሄዱም። እነዛ ለአእምሮ ከሚገባው በላይ ሐጅመን አክበሮ ሚን ቀድሪ ከሚገባው በላይ ለአእምሮ ቦታ ከመስጠታቸው የተነሳ ነው እንግዲህ ጥቅሶቹን ወደ ጎን የሚገፉበትና አእምሯዊ የራሳቸውን አእምሯችን ተረዳ ያለውን ነገር ከፊት የሚያስቀድሙበት ይሄ እነሱ ጋር ያለ ችግር ነው። ይሄ በጣም አደገኛ የተወገዘ የሆነ ወሰን ማለፍ ነው ይሉታል። አቅል የፈለገውን ያህል ትልቅ ቦታ ቢኖረውም በኢስላም ነገር ግን በምንም አይነት መልኩ ሸሪዓው ካስቀመጠለት አልፎ ድንበሩን አልፎ ሊሄድ አይገባውም ይላሉ አህል ሱና በተለይም ደግሞ ሩቅ የሆኑ ከአእምሮ አድማሳችን ከስሜት ሕዋሳታችን ውጭ የሆኑ ነገሮች ላይ ደግሞ ጭራሽ የአእምሮ ጣልቃ ገብነት ተቀባይነት የለውም። ምክንያቱም አእምሮ ስለነዚያ ነገሮች በጥልቀት የሚያውቀው ነገር የለምና እነዚህ ነገሮች ደግሞ ከስሜት ሕዋሳቶች ከሚዳሰሱ ከሚጨበጡ፣ ከሚቀመሱ፣ ከሚሸተቱ፣ ከሚሰሙ ነገሮች አንዳንዴ ከዚያ ፍሬም ከዚያ አጥር የወጡ ነገሮች ስለሆኑ ገይብያት በተለይ አቂዳ ጉዳዮች ላይ አእምሮ አንዳንዴ እንዲህ ነው የተረዳውና አእምሮ ከተረዳው ጋር ይጋጫል በሚል አይነት ነገር እነዚህን ውድቅ የሚያደርጉ ሰዎችን አስተሳሰብ አህል ሱና ወል ጀማ አይቀበሉም። ጥቅሶቹም እርስ በርሳቸው አይንም አንድ ሰው ያልገባው እንደሆነ የገባውን ተረድቶ ወስዶ ያልገባውን ደግሞ አላሁ አለም ብሎ ለባለቤቱ ለአላህ መተው ነው አላሁ ረሱሉ አለም በሚል ማለት ነው ከዛ ደግሞ ያልገባው እንደሆን ምሁራኖችን መጠየቅ ነው እንግዲህ ዛሬ የምናነሳው ሌላው ከአህል ሱና ወልጀማ አቂዳን ከሚያጸኑባቸው አቂዳቸውን የእምነታቸውን ጥንካሬም ሆነ ትክክለኝነት ከሚያረጋግጡባቸው መሰረቶች በአራተኛ ደረጃ ያለውን ስንመለከት ምን ይላሉ ፈህሙ ኑሱስ ልኪታቢ ወሱነት ሰሒሃ የቁርአንና የትክክለኛ ሶሂ የሆኑ ሐዲሶችን ግንዛቤ የሚወስዱት አላፈህሚ ሶሃባ ሶሃቦች በተረዱት መልኩ ነው። አህል ሱና ወልጀማ ከመሰረታቸው አንዱ ትልቁ የቁርአንና የሐዲስ ጥቅሶችን ሶሃቦች በተረዱት መልኩ ይረዳሉ ማለት ነው። ፋህሙል ኪታቢ ወሱና አላፈህሚ ሰለፊል ኡማ ማለት ነው። የመጀመሪያው ትውልድ ሶሃቦች በተረዱት መልኩ፣ ታቢዒዎች በተረዱት መልኩ ይረዳሉ ማለት ነው። ምክንያቱም ለቁርአኑ ለሀዲሱም ለቋንቋውም አሁን ካለው ትውልድ በኋላ ከመጣው የበለጠ ቅርበት ያላቸው የመጀመሪያዎቹ ናቸው ያንን መሰረት ይዘው ነው የሚነሱት እንጂ አላ ድድ አህል ቢድዕ ወበላል የቢድዓና የጥሜት አራማጆች በሚሄዱበት ተቃራኒ ላይ ሆነው ነው የሚጓዙት እያሉን ነው አለዚነ ተዓደደት መዋቂፉም ሚን ሀዘ ልፋህም ወሚን አስሓቢህ አንዳንዴ አለዚነ ተዓደደት መዋቂፉም ሚን ሀዘ ልፋህሚ ወሚን አስሓቢህ እነዛ የጥሜት ባለቤቶች እንግዲህ በቁርአንና በሀዲስ ጥቅሶች ላይ ያላቸው አቋም በጣም የተለያየ ነው። ባለቤቶቹም የሚረዱበት ሂደት ከዚህኛው ፍጹም የተለየና በጣም ግራ የሚያጋባ አካሄድ ይሄዳሉ። አንዳንድ ጊዜ ፈተራ ባዕض አህል ቢድዒ ከልኸዋሪጅ ወራፊዳ አንዳንድ ጊዜ የቢድዓ ባለቤቶች እንደ ኸዋሪጅ እንደ ራፊዳ ያሉ እንደ ሺያዎች ለማለት ነው ወይም ከሺያዎች ብዙ አይነት ናቸው ራፊዳ የሚለው ስም የጋራ የወል ስማቸው ነው እና አንዳንድ የኸዋሪጆችና ራፊዳዎች ለምሳሌ የጠዓኑነ ፊ ሰሓበቲ ረዲየላሁ አንሁም ሰሓቦችን ሲተቹና እነሱን እስከ ማክፈር እነሱን እስከ ማውገዝ ሲደርሱ እንመለከታለን ወቢታሊ ላ የልተፊቱነ ኢላ ፋህምህም ሊንሱስ ሸርዕያ የሶሃቦችን ግንዛቤ የቁርአንና ሀዲስን የተረዱበትን አረዳት ዋጋ የማይሰጡና እነሱንም እስከ መስደብ እስከ መተቸት የሚደርሱ ወገኖች አሉ አህልሱና ወልጀማአ እንግዲህ ከነዚህ ቢድዓ አራማጆች ከትክክለኛው ከሱና መንገድ አፈንጋጭ ከሆኑ ወገኖች አመለካከትና አረዳድ የተለየ አረዳድ ነው ያላቸው። ያም ምንድን ነው የቁርአንና የሀዲስ ጥቅሶችን ሶሓቦች በተረዱበት መልኩ ይረዳሉ ማለት ነው። ይሄ አራተኛውና ትልቁ መሰረታቸው ነው። እዚህ ቦታ ላይ እንግዲህ አለዚነ ተዓደለት መዋቂፉ ሚን ሀዘል ፈህም የቁርአንና የሀዲስ ጥቅሶችን በመረዳት በኩል አቋማቸው በጣም የተለያዩ የሆኑ ሰዎች አሉ። እንደዚሁም ወሚን አስሐቢ የነቢዩን ሰለላሁ ዐለይሂ ወሰለም ተከታዮችን አስመልክቶ እንግዲህ ያላቸው አመለካከትም የተለያየ የሆኑ ወገኖች አሉ። ራሳቸውም እንደዚሁ አቋማቸውም የተዘበራረቀ ከሆኑ ወገኖች በተለየ መልኩ ነው አህለ ሱና ወል ጀማዓ ቁርአንና ሐዲስን የሚረዱት ነው የሚሉት እዚህ ላይ ወሚማ የዱሉ አላ ሀዘ ልአስሊ አደዱ ምን አልአዲለት ሚንሃ ቁርአንና ሐዲስን ሰለፎች ሰሃቦች በተረዱት መልኩ መረዳት ግዴታ ስለመሆኑና ይሄ ጤናማ የሆነ መሰረት መሆኑን ከሚያመለክቱ ማስረጃዎች ውስጥ የተወሰኑትን እንጠቅሳለን ይላሉ ከነዚያ ማስረጃዎች መካከል አንደኛው የአላህ سبحانه وتعالى ቃል ነው አላህ ምን ብሏል ومن يشاقق الرسول ይህንን በተደጋጋሚ በተለያየ ስፍራ የምናነሳው ጥቅስ ነው ወመን ዩሻቂቅ ረሱላ መልእክተኛውን የሚቃረን من بعد ما تبين له الهدى ቀናው መንገድ ትክክለኛው ከተገለጸለት በኋላ ويتبع غير سبيل المؤمنين ከምእመናኖች መንገድ ውጭ ያለን መንገድ የሚከተል ንወሊህ ማ ተወላ በመረጠው መንገድ ላይ እንግዲህ እንዲገፋ እናደርገዋለን በስተመጨረሻ በስተመጨረሻም ወኑስሊህ ጀሃነም ከዚያም ጀሃነም እናስገባዋለን ወሰዓት መሲራ ጀሃነም ምንኛ የከፋች መመለሻ ናት ብሎ አላህ አስቀምጠዋል እዚህ ቦታ ላይ እንግዲህ ምእመናኖች የተባሉት ሰቢሉል ሙእሚኒን ባለቤቶች የነቢዩ ስለ ላሁ ሰለም ሰሃቦች ናቸው እነሱ እንግዲህ የተረዱት የተገነዘቡበት የቁርአንና ሀዲስን የተቀበሉበት ሁኔታ አለ የእነሱ የእነሱን አረዳድ ወደ ጎን መተው ማለት በቀጥታ ከነሱ መንገድ መውጣት ማለት ነው ስለዚህ ከዚህ አንጻር እያሉ ነው ከዚህ አንጻር የሶሐቦችን ፋህም የእነሱን ግንዛቤ ዋጋ መስጠትና ቁርአንና ሀዲስን እነሱ በተረዱት መልኩ ተረድቶ ሲያበቁ ከዛ በኋላ ደግሞ ካለው ከተጨባጭ ከነባራዊ ሁኔታ አንጻር ደግሞ ሰፋ ያለ ሌሎችን ያንን እንደ ዋና መነሻ መንጠለቅ አድርጎ ጥቅሱ በሚያስፈርደው በሚያስይዘው መልኩ ምናልባት በዚያ ዘመን ያልነበረ ያ ማህበረሰብ የማያውቃቸው ወየኽልቁ ማላ ተዕለሙን ብሎ አላህ ስብሓነሁ ወተዓላ ወደፊት የማታውቁትን ይፈጥራል እንዳለው አሁኑ ዘመኑ ሲመጣ የተለያዩ ነገሮች ሲታይ okay ቁርአኑ ሀዲሱ ላይ የተቀመጠው ወደፊት የማታውቁትን ይፈጥራል ያለው ይህንን ነው እንደ ምናምን ብሎ ያንንም መጨመር ይቻል ይሆናል። ነገር ግን የነሱን አረዳድና ግንዛቤ ወደ ጎን ትቶ አዲስ ፈሊጥ ማምጣትና በአዲስ መልኩ የቁርአንና ሀዲሱን ጥቅሱ እኔ በተረዳሁት መልኩ እረዳዋለሁ ማለት በራሱ አረዳድ ለመረዳት መሞከር ጥሜት ነው ማለት ነው። ከምዕመናኖች መንገድ መውጣት ነው ለማለት ነው። ይህንን ጥቅስ ያመጡት። ሌላው ሁለተኛ ያነሱት ጥቅስ ባ ቀውሎ ተዓላ ፈኢን አመኑ ቢሚስሊ ማ አመንቱም ብሂ አላህ ምን አለ? እነርሱ ካመኑ እናንተ ባመናችሁበት አይነት አምሳያ እናንተ ባመናችሁበት መልኩ ያመኑ እንደሆነ አህለል ኪታቦች ፈቀድ የተለው ትክክለኛውን መንገድ በእርግጥ ተመርተዋል። ወኢን ተወለው እናንተ ባመናችሁበት አምሳያ አናምንም ብለው የራሳቸውን አዲስ ፈሊል በራሳቸው መንገድ እንሄዳለን ካሉ ፈኢነማ ሁም ፊ ሺቃቅ እነርሱ በጭቅጭቅ ውስጥ እንጂ በጭቅጭቅ ውስጥ ብቻ ነው ያሉት። መነታረክና መጨቃጨቅ ነው የፈለጉት። ተዋቸው። ፈሰየክፊከሁም ላህ አላህ እነሱን እንግዲህ አላህ Subhanahu Wa Ta'ala ይገላግልሃል አላቸው ለነቢያችን ሰለላሁ ዐለይሂ ወሰለም ወሁ ሰሚዑል አሊም እርሱ ጌታ የባሮቹን ንግግር ሁሉ የሚሰማ ሁኔታቸውን የሚያውቅ ነውና እሱ ዋጋ ይሰጣቸዋል ዋጋቸውን ይሰጣቸዋል በሚል አስቀምጧል እዚህ ቦታ ላይ እናንተ ባመናችሁበት አምሳያ ብሎ ሲያስቀምጥ እንግዲህ ነቢዩ ሰለላሁ ዐለይሂ እና ሶሐቦች ባመኑበት አምሳያ ያንን አይነት ያላመነ እንደሆነ አንድ ሰው ትክክለኛው መንገድ እንዳልተመራ በዛ መልኩ ግን ነቢና ሶሐቦች ቁርአኑን ነቢዩ ሰለላሁ ዐለይሂ ወሰለም በተረዱት ለሶሐቦች ባስተማሩ ሶሐቦችን በተረዱት በተገነዘቡት መልኩ የተከተለ ሰው በእርግጥ ትክክለኛውን መስመር ተመርቷል። ከዚያ ባሻገር ግን ያው ጥመት ላይ ነው ያለው። እያለ ነው አላህ Subhanahu Wa Ta'ala እንደ ይሄንን አልቀበልም ብሎ በራሱ አስተሳሰብና አመለካከት ለመጋለብ ለመሄድ የሚፈልግ ሰው ካለ ይሄ ጭቅጭቅና ንትርክ የሚፈልግ ሰው ስለሆነ እንዲህ አይነቱን ተወት አድርጎት ነው ያለሁም እኔ ገላግላቸዋለሁ እያለ ነው አላህ ወቀውሉ ተዓላ በሶስተኛ ደረጃ ያነሱት ጥቅስ ወኢዛ ኪለ ለሁም አሚኑ ከማ አመነ ናስ እነዛ ሙናፊቆቹ ሰዎች እንዳመኑት እመኑ በተባሉ ጊዜ ከማእመን الناس ማለት ሱሐቦች እንዳመኑ ተመኑ በትክክል ሲባሉ ቃሉ አንኡሚኑ ከማ አመነ ሱፋሃ ቂላቂሎች አላዋቂዎች እንዳመኑት እናምናለን ይላሉ አላ ኢነሁም ሁሙ ሱፋ አዋጅ ንቁ ቂሎች ማለት እነሱ ራሳቸው ናቸው ወላኪን ላ ያዕለሙን ጌልነታቸውን አያውቁም ብሎ አስቀምጧልና የሰዎች እምነት ሰዎች እንዳመኑት ማለት ሱሐቦቹ እንዳመኑት እንደተረዱት ማለት ነው የሱሐቦች መረዳትና መገንዘብ ለቁርአንና ለሐዲስ የነሱ አረዳድ አገነዛዘብ ምን ያህል ዋጋ እንዳለው ይሄ ጥቅስም ያሳያል ይላሉ ሱረቱል በቀራ ላይ ያለው አሁን <clears throat> የተመለከት ነው ሌላው ዳል በአራተኛ ደረጃ ያነሱት ጥቅስ ቀውሉሁ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ነው ፊማ ረዋሁ العرباد بن ساريا عرباد بن ساريا ከነቢዩ ሰለላሁ ዐለይሂ ወሰለም ያስተላለፈው ሐዲስ ማለት ነው ነቢያችን ምን ብለዋል فإنه من يعش منكم يرى اختلافا كثيرا ከእናንተ አላህ እድሜ የሰጠው እድሜውን ያረዘመው ሰው የረ እክትላፈን ከራ በርካታ ልዩነቶችን ይመለከታል። ሰዎች የተለያየ የቁርአንን የሀዲስን አተረጓጎም በፈለጉት መልኩ ወዲህ ወዲያ ሲያዘበራርቁትና ራሳቸው ስሜታቸው በፈለገው መልኩ ለማፍሰስ ሲሞክሩ ይመለከታል። ታዲያ ወእያኩሙ ሙሕደሳት ልእሙር አሉ ነቢዩ ሰለላሁ ዐለይሂ ወሰለም አደራችሁን ብላችሁ አዳዲስና መጤ አመለካከት፣ መጤ አስተሳሰብ፣ መጤ የአምልኮ ተግባራት መሰል ነገሮችን አደራ ተጠንቀቁ አሉና ፈኢንሃ ضላለቱን ይሄ መጤ ነገሮች ኋላ የሚመጡ ነገሮች ለእስላም ኋላ ላይ የሚመጡ አረዳዶች ጥመት ናቸው። ፈመን አድረከ ዛሊከ ሚንኩም ከእናንተ የልዩነቱን ዘመን ያገኘ ሰው ፈአለይህ ቢሱነቲ ወሱነቲ ልኹለፋ ራሽዲን ልማህዲን አደራ ምለው የኔንና የኹለፋዎችን ሱና አጥብቆ እንዲይዝ ነው። አዱ አለይሃ ቢነዋጂዝ በቀንጣጤ ጥርሳችሁ በክራንቸ ጥርሳችሁ አጥብቃችሁ ያዙ ብለው ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ይህን ጥቅስ የሰሃቦችን መንገድ ዋጋ ሰጥተን እንድንከተል የግድ ይለናል ማለት ነው። እዚህ ላይ አንድ ፋይደቱል ኢትራኢያ ያነሳሉ። ለአእምሮ ማበልጸጊያ የሚጠቅሙ ፋይዳዎችን ሲያነሱ እዚህም ጋር አንድ ፋይዳ ያነሳሉ። ምን ይላሉ? ቢድዓቱ ኢዓደቲ ፈህሚ ነስ አንዳንድ ወገኖች የሚያነሱት ነገር አለ የቁርአንና የሐዲስን ጥቅስ እንደገና አረዳድ መከለስ አለብን የሚል አመለካከት ያላቸው ሰዎች አሉ። ይሄ የቁርአንና የሀዲስ ጥቅስን በአዲስ መልኩ እንከልስ የሚለው አስተሳሰብ መጤና ቢድዓ ነው። የዚህን ቢድዓነትን ያው አጽንተን አረጋግጠን እናልፋለን ነው የሚሉት ሚነል አፍካር ልሙኻሊፋ ሊሃዛ ልአስል እኛ ቁርአንና ሀዲስን በሰለፎች መንገድ በሰሃቦች መንገድ እንረዳለን የሚለውን አስተሳሰብ ከሚቃረኑ አስተሳሰቦች መካከል አንዱ ማለት ነው أي فهم نصوص الكتاب السنة على فهم الصحابة فكرة خطيرة። አደገኛ አስተሳሰብ ዞሃረት ፊ ሀዘ ልአስር አሁን ባለንበት በዚህ በ21ኛው ክፍለ ዘመን ላይ ተከስተዋል ወይም ደግሞ ይሄ ቀርነ ራቢዓ አሸር እና ቀርነ ለኻሚስ አሸር ውስጥ ማለት ነው። በአብዛኛው ይሄ 15ኛው ለሂጅሪ አቆጣጠር አሁን ባለንበት century አሁን በቅርቡ አዲስ ይሄ የቁርአንና የሐዲስን ግንዛቤያችንን በሰለፎች ግንዛቤ ብለን ማሰሩን ትተን በነጻነት እኛ ቁርአኑን አንብበን ሐዲሶቹን አንብበን እኛ ራሳችን በተረዳነው መልኩ እንተርጉመው የሚል እና በአዲስ መልኩ ክለሳ ይደረግ የሚል ይሄ አደገኛ አስተሳሰብ በዚህ ዘመን ብቅ ብሏል ይላሉ። ወሄ ማቱሰማ ኢዓደቱ ቢኢዓደቲ ፋህሚ ነስ የቁርአንና ሀዲስ ጥቅሶችን በአዲስ መልኩ እንከልስ የሚል አስተሳሰብ ነው እንግዲህ በብዛት የተለያዩ ወገኖች እያራመዱት ያለ ወታዕኒ ሀዚል ፊክራ ይሄ አስተሳሰብ ማለት ምን ማለት ነው? እንደ አስሃቢያ እንግዲህ የአስተሳሰብ አራማጆች ዘንድ ይሄ አስተሳሰብ ምን ነው የሚወክለው? አነና ፊ ሀዘል ወቅት ለስና ቢሀጀትን ሊፋህሚ ሶሃባ እኛ በዚህ ባለንበት ተጨባጭ የሶሃቦችን ግንዛቤ የሙጥኝ ማለት አይጠበቅብንም አይነት ነገር ይህን ያህልም አያስፈልገንም ይላሉ ሰዎቹ ዋና ሀዘል ፋህመ ካነ ሊወቅት ሙዐየኒን መባ ወንቀባ የእነሱ ግንዛቤና አረዳድ ለአንድ ወቅት ለሆነ ዘመን ላይ ነበረ ረዲ ያ ዘመን ምን ሁኗል አልፈዋል ተጠናቀዋል وان علينا ان نفهم النصوص فهما اخر يناسب يناسب مع الحياة المعاصرة إن እንግዲህ ምን ማድረግ አለብን የቁርአንና የሐዲስ ጥቅሶችን በአዲስ መልኩ ከዘመናችን ካለንበት ተጨባጭ ህይወት ጋር በሚስማማ መልኩ መረዳትና ከዚያ ጋር ሼፕ ማድረግ አለብን የሚል ነው ሀያት ተቀዱም ዛሬ እንግዲህ የስልጣኔና የእድገት ዘመን ነው። ከዚህ የሰው ልጆች እንግዲህ እድገት የአእምሯቸው እድገት ከፍተኛ ደረጃ በደረሰበት ትልቅ የስልጣኔ ማማ ላይ በወጡበት ሰዓት የድሮውን ግንዛቤ ይዘን በዚያ ላይ መቆም የለብንም። ከዛሬው ዘመን ጋራ እንዲሄድ አድርገን ቁርአንና ሀዲስን መረዳት አለብን የሚል አመለካከት ነው ባለቤቶቹ ዘንድ ወአስሓቡ ሀዚህ ልፊክራ ዩጥለቁ አለይህም አስማኡን ሙክተሊፈ ይህንን አስተሳሰብ የሚያራምዱ ወገኖች ያው ዑለማዎች የተለያየ ስያሜዎች ይሰጧቸዋል። እነሱም ለራሳቸው የሚሰጡት አንዳንድ ስያሜዎች አሉ። አስራንዩን ይባላሉ፣ ዘመናዊዎች በሚል ማለት ነው። ከዘመኑ ጋር እንሄዳለን ስለሚሉ አስራንዩን ብለው አንዳንዶች ይጠሯቸዋል። ሐዳትዩን ይሏቸዋል። አንዳንዶቹ ሐዳሲያን በሚልም የሚጠሯቸው አሉ። አው ሌበራልዩን ወይም ደግሞ አንዳንዶች ሊበራሊስቶችም ነፃ የነፃ አስተሳሰብ ባለቤቶች እየተባሉ በእንደዚህ አይነት መልኩ ይሄ ከዘሙት ምናምን ወጋ አጥባቂነትን የተዉ በቃ ነፃ ሰዎች ምናምን የሚል ለራሳቸው እንግዲህ እንዲህ አይነት ታፔላዎችን እየለጠፉ የቁርአንና የሐዲስን በስለፎች ግንዛቤ መረዳት የሚለውን ነገር ለማፈራረስ እየሞከሩ ያሉ ኃይሎች አሉ። ይሄ አደገኛ አስተሳሰብ ነው፣ በደንብ ሊስተዋል ይገባል። ይሄ አደገኛ ቢድዓ ነው ይሉናል። ወላ ረይበ አነ ሀዚሂ ልፊክራ ሙኻሊፈቱ ሊኡሱሊ አህሊ ሱነቲ ፊል ኢዕቲቃድ ሚን ውጁህን ከሲራ። ይሄ አስተሳሰብ አሁን ከላይ ያነሳ ነው የአህል ሱና ወልጀማአን ከእምነት አንጻር ያላቸውን አመለካከት እነሱ ዘንድ ያሉ መሰረቶችን ከስሩ የሚንድና ያንን የሚቃረን አደገኛ አስተሳሰብ ነው ከብዙ አቅጣጫ አንደኛ ከብዙ አቅጣጫ ብለዋል። የመጀመሪያው አናሃ ቢድአቱ ሙንከራ እንዲህ አይነቱ ቁርአንና ሐዲስን ሰሃቦች በተረዱበት ሰለፎች በተረዱበት መልኩ አንረዳም የሚለው ራሱ አደገኛ፣ በጣም የተወገዘ መጥፎ ቢድዓ ነው። ለም ተኩን ማዕሩፈቱን እንደ አህሊል ኢስላም ፊል ኩሩን ሰላሳ ኢስላም ባለቤቶች በሙስሊሞች ዘንድ ቀደም ባሉት ሶስቱ ጄኔሬሽኖች ትውልዶች በነበሩበት ዘመን ይሄ አይታወቅም ነበር። አለት ሸሂደ ለህ ነቢዩ ሰለላሁ ዐለይሂ ወሰለም ቢልኸይር ነቢያችን እንግዲህ ምርጥ ዘመን ምርጥ ትውልዶች ብለው የመሰከሩት ዘንድ እኛ ታቢዎች በሰሃቦች ፋህም አንረዳም፣ እኛ ዘመናችንን በዋጀ መልኩ በራሳችን አረዳን ነው የምንረዳው እያሉ የሰሃቦችን ጨፍልቀው አልሄዱም። የሰሃቦችን ይዘው የራሳቸውን አረዳድ አክለውበት የሰሃቦችን እንደመነሻ አድርገው በእንደዛ አይነት መልኩ ነው እንግዲህ እነሱ እስቲንባጡም እያደረጉ በወቅቱ የሚመጡ ነዋዚል አዳዲስ ክስተቶችን ሲያስተናግዱ የነበረው ከማ ቃለ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ አንሁ ኢምራን ብን ሁሴይን ከነቢዩ ሰለላሁ ዐለይሂ ወሰለም ይዞ ባወራው ሐዲስ ላይ ነቢያችን ምን ብሏል? ኸይሩኩም ቀርኒ ثم الذين يلونهم ثم الذين يلونهم ثم الذين يلونهم ምርጥ ትውልድ ማለት የኔ እኔ ያለሁበት ትውልድ ነው አሉ። ከዛም የሚቀጥሉት ናቸው፣ ከዛ የሚቀጥሉት ከዛ የሚቀጥሉት እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋልና የሶሃቦች ግን ምርጥ ያሰኛቸውን ቁርአንና ሐዲስን በትክክል የመረዳታቸውና በደንብ ከነቢዩ ሰለላሁ ዐለይሂ ወሰለም ስር ሆኖ መማራቸው ነው። ከዛ ታቢዎች ደግሞ ከነሱ ታቢኡል ደግሞ ከነዛ እየተማሩ ስለሆነ ነው። ስለዚህ በነሱ ዘመን አንዱ ትውልድ ሶስቱ ምርጥ የተባሉት አንዱ አንዱን አስተሳሰብ እየጣለ አልነበረም ሲሄድ የነበረውና ቁርአንና ሀዲስ ለመረዳት ታቢዎች ሶሃቦች ምን አሉ ነው። መጀመሪያ ቁርአኑን በቁርአን ከዛ ቁርአኑን በሐዲስ ከዛ ደግሞ ሶሃቦች ምን አሉ እንዴት ተረዱት በሚል በእንደዛ አይነት መልኩ ነበር ሲሄዱ የነበሩት። አኽረጀው البخاري ይህንን ሐዲስ ቡኻሪና ሙስሊም አውርተውታል። በሁለተኛ ደረጃ أنها مخالفة لما دل عليه الكتاب والسنة الصحيحة من وجوب التقيد بفهم الصحابة للنصوص الشرعية والحذر من كل ما يخالف هذا الفهم من بدع وضلالات منكرة እዚህ ላይ ቁርአንና ሐዲስ ያመላከተውን ነገር ምንድነው ቁርአንና ሀዲስ ያመላከተው ነገር እኛ የቁርአን ጥቅሶችን የሸሪያዊ ጥቅሶችን ሶሃቦች በተረዱበት መልኩ እንድንረዳ እነሱ በሄዱበት መንገድ እንድንሄድ የሚያመለክቱ የቁርአንና የሀዲስ ጥቅሶች አሉ። ታዲያ አንድ ሰው ከዚህ ወጥቼ በራሴ ያረዳድ ነው የምረዳው ካለ ከዚህ ጋር ቀጥታ መቃረን ነው ማለት ነው። ይህ አስተሳሰብ ይህንን ቁርአናዊ ትእዛዝ፣ ነቢያዊ ትእዛዝ ይጻረራል። ወልሐዘሪ ሚን ኩል ማ ዩኻሊፉ ሀዘል ፋህም የሶሃቦችን ግንዛቤን የሚጻረርን ነገር ከመከተል መጠንቀቅ እንዳለብን የሚያመለክቱ ጥቅሶችን ሁሉ የሚቃረን ነው ሚን ቢድዒን ወላላት ሙንከራ እና ይሄ ከምን ውስጥ ነው የሚመደበው እንግዲህ ከቢድዓዎችና ሸሪያው ከሚያወግዛቸው የጥመት ነገሮች ውስጥ የሚመደብ ነው። እዚህ ቦታ ላይ ወልሐዘር ሚን ኩል ማ ዩኻሊፉ ሀዘል ፋህም ይህንን የሶሐቦችን ግንዛቤ የሚቃረን ማንኛውም የቢዳ አይነቶችንና እንደዚሁም ደግሞ መስመር የሳቱ የተዛቡ ሸሪያው የሚያወግዛቸው መንገዶች ከመከተል ያስጠነቀቁን በርካታ ጥቅሶች አሉ። ከነዛ ጥቅሶች ጋር የሚላተም ስለሆነ ጥንቃቄ ያስፈልገዋል እያሉን ነው። በሶስተኛ ደረጃ ጂም አናሃ ተድኹሉ ፊ ባቢ ተሕሪፍ ልመዓኒ የቁርአንና የሀዲስን ማዕናዎችን ማጣመም ውስጥ ራሱ ይገባል ይሄ አመለካከቱ በራሱ ذلك ለምን بأن إعادة قراءة النص የቁርአንና የሐዲስን ጥቅሶችን በአዲስ መልኩ ማለት ነው ኢዓደት ፈህሚ ነስን ጥቅሶቹን በአዲስ መልኩ ለመረዳት መሞከር ታኒ አየፈሐመ ኩሉ ቃሪኢን እያንዳንዱ ቁርአንና ሐዲስን የሚያነብሰው ሊነሲ ማ ያህሉ ለሁ አየፈሐመ ሚንሁ ሚማናን በቃ ደስ ያለውን ለራሱ የጣመውን ትርጉም እንዲያወጣለት በር መክፈት ማለት ነው بلا ضابط يضبط هذا الفهم ይህንን ግንዛቤ እንደው የሚለካ አጥር የሚያበጅለት ፍሬም ቅርጽ የሚያስይዘው ነገር ሳይኖር ልቅ እንዲሆን ማድረግ ነው ይሄ በጣም አደገኛ ነገር ነው ቁርአንና ሐዲስን በቀላሉ ሰዎች እንዲያዛቡት በር መክፈት ነው ቢታል የኩኑ للنص الواحد معاني متعدده تناقض المعنى الصحيح للنص ይህን በሩ ከተከፈተ ምንድነው የሚሆነው ቁርአንና ሐዲሱ እንግዲህ ወጥ የነበረውና በአንድ መልኩ ሲፈስ የነበረውን ያንን ያረዳድ ሁኔታ እንዳለ ማዛባትን ነው ትክክለኛው ማዕና ትክክለኛውን ትርጓሜ ትክክለኛውን ፍቺ የሚቃረን ነገርን ያመጣል ማለት ነው ይሄ ቱናቂዱ አልማዕነ ሰሒሃ ሊነሲ ትክክለኛውን የቁርአንና የሐዲስን ግንዛቤ የሚያበላሽ ያንን የሚያዛባ አደገኛ ነገር ውስጥ ይገባል ማለት ነው ወሃዛ ሁወ ተሕሪፉ ልማዕና ቢአይኒሂ ይሄ በተዘዋዋሪ ስንመለከተው ይሄ ራሱ በቀጥታ ቁርአንን ወይም መለኮታዊ ጥቅሶችን ማዛባት የሚለው ቁርአን ያወገዘው ذلك الذي وقعت في بنو اسرائيل የእስራኤል ልጆች የወደቁበት አዘቅት ውስጥ ተመልሶ እማው እንዲወድቅ ማድረግ ነው እነሱም እንደዚሁ እያደረጉ ነው የመጀመሪያው ትውልድ የተረዳበትን ነገር ወደ ጎን ቸል ብለው ከዛ በኋላ ሁሉም የመሰለውና ከመጽሐፉ የተረዳውት ይህንን ነው ሲል በስተመጨረሻ ከባድ ውድቀት እንዲፈጠር አድርጓል ከማቃለ ተዓላ ፊ ፈቢማ ነቅድህም ሚታቀውን ቃል ኪዳናቸውን በማፍረሳቸው ሳቢያ አላላ ለአናሁም ረገምናቸው ወጃአልና ቁሉበሁም ቃሲያ እነዚህን እስራኤላውያኖችን ልቦቻቸውን ደረቅ አደረግነው አለና ለምንድን ነው ዩሐርፉን ልከሊማ መዋድሂ ንግግርን ከስፍራው ከትክክለኛው ትርጓሜ አላህ ካስቀመጠው ነቢያቶች ካብራሩት እንደዚሁም ደግሞ የመጀመሪያው ትውልድ ከተረዳው ስለሚያዛቡ ነው ብሎ አላህ አስቀምጧልና ይህንን ያስከትላል ማለት ነው። ሌላው አነሃ ተፍተሁ ባበሸሪ ወልፈሳድ የሸርን የክፋትንና የጥፋትን በር ይከፍታል። ሰዎች በፈለጉት መልኩ ይረዱት ብለን እድሉን ከተው ነው የሶሃቦችን ግንዛቤ ሳይከተሉ እንሄዳለን ካሉ በአጠቃላይ ማለቂያ የሌለው ማይዘጋ በርን መክፈት ነው የሚሆነው ሐይሱ ቱስቢሁ ንሱሱ ሸርዕያ የቁርአንና የሐዲስ ጥቅሶች ምን ይሆናሉ ማለት ነው ልዑበትን ቤዲል አቢሲን አንዳንድ በሸሪያው መጫወት ለሚፈልጉ ሰዎች ደንበኛ መጫወቻ ኳስ ነው የሚሆነው አሻንጉሊት ነው የሚሆነው ማለት ነው የፍሐሙነ ሚና ማይዋፊቁ አህዋአሁም ወአምዝጀቶም እነዚህ ሰዎች እየተነሱ እኛ እንግዲህ የእኛን ዝንባሌና ስሜታችንን የሚገጥመው አረዳድ ትክክለኛው ይሄ ነው እያሉ የፈለጉትን ነገር መረዳት ይጀምራሉ ማለት ነው። ራሳቸው በውስጣቸው ላይ የቋጠሩት የራሳቸው ዝንባሌ ይኖራቸዋል። የራሳቸው ቴስት ይሄ አረዳድ የራሳቸው ፍላጎት ይኖራል። ከዛ ጋር ማች የሚያደርገውን ከዛ ጋር የሚስማማውን እየመረጡ ትክክለኛውን ግንዛቤ እየጣሉ የሚሄዱበትና ወቢታሊ የዲዑ ልሐቁ ወልሁዳ እለዚ አራደሁ ላሁ ሚን ወራኢ ሀዚህ ንሱስ አላ ከነዚህ ጥቅሶች ባሻገር የፈለገው ሰዎች ዘንድ እንዲደርስ የፈለገው እውነታ ሰዎች ዘንድ እንዲደርስ የፈለገው ምሪት እንዲሁም በዋል ፈሰስ በከንቱ ይቀራል ማለት ነው وهذا مناقض اشد المناقضه لحكمه الله العظيمه في هدايه الناس ይሄ ደግሞ አላ Subhanahu Wa የሰው ልጆችን ቁርአንን ሲያወርድ ነቢያትን ሲልክ ነቢዩን ሰለላሁ ዐለይሂ ወሰለም ሲልክ ከዚያም ቀደም ያሉ መጽሐፎችን ሲያወርድ ነው ነቢያትን ሲልክ የፈለገበት ምንድነው ሰዎችን ትክክለኛውን መንገድ እንዲመሩ አእምሯቸው የተለያየ ግንዛቤ ስለሚያፈልቅ ያንን ተወት አድርገው ትክክለኛውን የነቢያቶችን አስተምሮ እንዲከተሉ ነው ይሄ ደግሞ በሩ ከተከፈተ ምን ይሆናል ማለት ነው? ይህንን የአላህን ሱብሓነሁ ወተዓላን ነቢያቶችን የላከበት መጽሐፎችን ያወረደበት እነሱ እንዲያብራሩ ያደረገበትን ይህንን ምስጢር ይህንን አላማ ይጻረራል ማለት ነው። ሰዎችን መምራት ይቀርና ወኢኽራጁ ሚነ ዙሉማት ኢለ ኑር ሰዎች ከጨለማ ወደ ትክክለኛው ብርሃን ከሰው ልጆች አስተሳሰብ ጨለማዎች ወጥተው ወደ መለኮታዊ ብርሃን እንዲመሩ የታሰበውን ነገር በሙሉ የሚጻረር አደገኛ ነቀርሳ ይሆናል ማለት ነው ከማ ቃለ ተዓላ ፊ ሻእኒ ኪታቢል አዚዝ አላህ ስለ መጽሐፉ ሲያነሳ የህዲ ብህ ላሁ አላህ በዚህ በቁርአኑ የሚመራው መን ይተባ ሪድዋነሁ ሱቡለ ሰላም የሱን ውዴታ የፈለጉትን ሰዎች የሰላሞቹን መንገድ ይመራበታል ወይኽርጁሁም ሚነ ዙሉማት ኢለ ኑር ከጨለማዎች ወደ ብርሃን ያወጣበታል በፍቃዱ ያለውና ወየህዲህም ኢላ ሲራጥ ሙስተቂም ያለው ጋራ ማለት ነው የመጽሐፉ ዓላማ ቁርአኑ ይሄ ነው ሰዎች በራሳቸው ይረዱ ከተባለ መጽሐፉ መውረዱም አለመውረዱም ትርጉም አልባ ይሆናል ማለት ነው በስተመጨረሻ የሚያነሱት ወሚን ኡሱል አህል ሱና ፊ ኢስባት መሳኢል አልአቂዳ አህል ሱና ወልጀማ የአቂዳን መሰረቶች ከሚያጸኑባቸው መሰረቶች አንዱ እና እዚህ ቦታ ላይ በመጨረሻ ያነሱት الرجوع ኢላ لغه العرب في فهم المراد من نصوص الكتاب والسنه الصحيحه የቁርአንና የትክክለኛ ሐዲሶችን ግንዛቤ ለመረዳት ማለት ነው መልእክታቸውን ለመረዳት ወደ አረብኛ ቋንቋ መመለስም ይሄ የአህልሱና ሱና ወልጀማ መሰረት ነው መቼ ነው ይህንን ኢዛለም ነጂድ በያነን ሊሃዚ ንሱስ ሊባዕድ ያልባዕድ ለምሳሌ አንዱ የቁርአን ጥቅስ በሌላው የቁርአን ጥቅስ ካልተብራራ ወይም ደግሞ በሐዲሱ ካልተብራራ ወይም በሰሃቦች ቀውል በደንብ ያ ነገር ተብራርቶ በግልጽ ፍንትው ብሎ ካልተቀመጠ ፈኢነል ቁርአነ ኡንዚለ ቢሊሳኒን አረብይ ሙቢን ቁርአን የወረደው ግልጽ በሆነ በአረብኛ ቋንቋ ስለሆነ አረብኛ ቋንቋ ይሄ ቃል ያዘለው መልእክት ምንን ማስተላለፍ ፈልጎ ነው በአረብኛ ቋንቋ ተብሎ አርጁ ኢላ ሉገቲል አረብ ፊ ፋህሚል ሙራድ ማለት ነው ወደ አረቦች ቋንቋ የቁርአንና ሀዲሱን ጥቅስ ለመረዳት ወደዛ እንመለሳለን። የዛሬ አረቦች ማለት ሳይሆን ጥንታውያን አረቦች በቋንቋው ሲናገሩ የነበሩት እንደ ዛሬው ሳይበረስ ሳይከነስ በትክክል ቋንቋውን የሚያውቁ ሰዎች እንዴት ተረዱት፣ ይህንን ቃል ምን ብለው ነው የሚገነዘቡት በሚል ወደኋላ እንሄደን እንረዳለን ማለት ነው። ከማ ቃለ ተዓላ ኢና አንዘልናሁ ቁርአንን አረብየን እኛ አረብኛ ቋንቋ ሲሆን ይህንን ቁርአን አወረነው በአረብኛ ቋንቋ ሲሆን ለአለኩም ተአቂሉን እናንተ ትረዱት ዘንድ ብለዋል <coughs> ሱረቱ ዩሱፍ ላይ በሌላም ቦታ ላይ ወከዛሊከ አንዘልናሁ ቁርአንን አረብይን ይሄ አረብ በአረብኛ ቋንቋ የሚነበብ መጽሐፍ ሲሆን አወረድ ወሰረፍና ፊህ ሚነል ወዒዲ በውስጡ ደግሞ ይሄ ዛቻዎችን ማስፈራሪያዎችን መልሰን መዳልሰን ደጋግመን ገልጸናል ለአለሁም የተቁን አላህን እንዲፈሩና አው ይህዲሱ ለሁም ዚክራ ለነሱ እንግዲህ መገሰጥን እንዲያድስላቸው በአዲስ መልኩ እንዲገሰጡ እንዲመከሩ በአረብኛው ቋንቋ እንዲህ አብራርተን አውርድልነዋል ብሏል። አረብኛ ቋንቋም የራሱ የሆነ ዋጋ እንዳለው ያሳያልና አህልሱና ወልጀማ እንግዲህ አቂዳን የሚረዱባቸውን መሰረቶች በተለይ ኡሱል የሚባሉት ነገሮች በአንኳርነት እነዚህን ጠቅሰዋል። ሌሎች ትልልቅ መጽሐፎች ላይ ደግሞ በሰፊው እነዚህ ነገሮች ተነስተዋል። አሁን ግን ካለን ከጀማሪነታችን አንጻር ይሄ ይበቃናል። የዛሬ ደርሳችንን እዚህ ላይ እናበቃለን። ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰለም።